ሳምንት ሶስት ሳምንት ብለው መናገር የሚቻለው ከዛ ተነስተው ነው እንትን የሚያደርጉት እና እቺ central command post የምትባለዋ ትርጉሟ ትልቅ ነው ለማለት ብዬ ነው። ልደታ ነካ አድርጓት ስለሄደ ቀላል ትርጉም የለውም። ትልቁ ከፈቀድክልኝ ከአንተ ጋር ልግባ፣ ከፈቀድክልኝ ከአንተ ጋር ልግባ በደንብ እንድትይዘኝ አሁን የምትናገረው ይገባኛል። ግን ጀነራሉ ግን ከሰማ ካነበብ ነው ማወቅ የሚገባ ኢህአዴግ ወይ ደግሞ ወያኔ የሚባለው ወታደራዊ ሳይንስ፣ ወታደራዊ ጥበብ፣ የውጊያ ስልት ዋና mastermind ኡ ነፍሱ ይማረው መለስ ነው። ስዬም አለ ጻድቃንም አለ። በደረጃቸው ይቀጥላል ማለት ይህን ግን ሲያስቀምጡት ይህ ወታደራዊ ሳይንስ ጥበብ ለሶስት ነው የሚያስቀምጡት። አንደኛው የመጀመሪያው command post በትግርኛ ሰባር ኃይል ይሉት ነው። በአዛዡ ክፍለ ጦር ይመራል ሊያስቀምጡት ማለት ነው። ሁለተኛው command post ደግሞ ደምሳሽ ኃይል ማለት ነው። ሶስተኛው command post ደግሞ ሎጂስቲክ ነው እንደምታውቀው የ TPLF ወይ ኢህአዴግ ጦርነት ለአስር ሺዎች ለሀምሳ ሺህ ኪሎ ሜትር የሚሄድ ነው። ተተኳሽ ያስፈልግሃል፣ ውሃ ያስፈልግሃል፣ ነዳጅ ያስፈልግሃል፣ ጥይት ያስፈልግሃል። የቆሰለ ወታደር ሲወድቅ አንስተህ ሆስፒታል ማስገባት አለ። እሱም ሳይሆን የሞተ ታጋይም ይቀበራል። ይሄ ጠቅላላ ሎጂስቲክ የሚባለው ሶስተኛው command post ነው። ይህ ሶስተኛው command post በፍጥነት የሚሄድ ጦርነት ፍጥነቱ ሳይቀንስ በሁሉም ነገር ማሟላት አለበት። ጦርነት ከቀዘቀዘ መስመር ከሳተ ነገር ይበላሻል። ይሄ የምነግርህ ያው የዓለም የዓለም መጽሐፍ አንብበው የጦርነት በተለይ ነፍሱ ይማረው መለስ ጀነራሎቹም እንደመሰከሩት ብዙ ነገር ነው የሰራው በዚህ እና እንደ ባህል የያዙት አካሄድ ነው ይሄ። በአብዛኛው ደርግንም ሲያሸንፉ የተጠቀሙበት ነው። ኢቨን ሻዕቢያ ላይም ባድመም ይሁን ሰንዓፈ ሲገቡ በዚህ ስልት ነው የገቡት። ይሄ እንደ አመራሩና እንዳካሄዱ ሊለይ ይችላል። አሁን ለደረሰባቸው አሁን ባለፈው የዛሬ ስድስት ወር የነበረው ሁኔታ ግን ይህን ሳይጠቀሙ ቀርተው አይደለም። ግን የተበላሸ ቦታ አለ። እሱ በኋላ ሲነግሩ ወይ ሲጻፍ ወይ በ interview ስንከታተል እንሰማዋለን። እኔ ግን ልገልጽ የፈለግኩት generally ግን ይሄ የ TPLF ወታደራዊና ሳይንሳዊና ጥበብ የሚባል መለስ አራት መጽሐፍ የጻፈበት ነው። ሌሎችም interview አድርገው ሰምተ እንደሆን የሚጠቀሙበት ነው። አካሄድም አለው እና አንደኛ command post፣ ሁለተኛ command post፣ ሶስተኛ command post የሚባል ነው። ሁለተኛው command post ላይ የተለያየ ሊጨመር ይችላል። የቆረጣ የሚባለው ምክንያቱም ደምሳሽ ኃይል ስለሆነ ማለት ነው። እና በዚህ በዚህ መነጽር ብታየው ጥሩ ይመስለኛል። አሁን ለደረሰባቸው ግን አንድ አንደኛው post የሚባል ነገር የለም TPLF ውስጥ ወይ ትግራይ መከላከያ ከነዚህ structure ውጪ የሄዱበት አካሄድ ምክንያቱም የቆየ የተጠቀሙበት ብዙ ደግሞ ድል ያገኙበት ነው። ስድስት መቶ አራተኛ corps ሲደመሰስ ዘመቻ ሰላም በትግል ዘመቻ ቴድሮስ በሙሉ በዚህ እዝ ነው ሄደው በዚህ በጠቀስኩልህ command post ነው ሄደው አሁን እንዴት እንደሆነ እንዴት እንደተዛነባና ሰንሰለት እንደሳታ አላውቅም፣ ግን ወደ ወረደ እንዳልሄደ አዛዥ ነው። ሁሉም አዛዥ አለው። ግን እያንዳንዱ post ደግሞ የተለያየ አዛዦች አሉ። ለምሳሌ ይሄ ሎጂስቲክ የነበረው ጀነራል ገዛኤ ነበር። ያ ከሰዓረ ጋር የሞተው እሱ ነበር። ሶስተኛ command post ስታነሳ ገዛኤ ነው የምታነሳው። በጣም ጎበዝ ነበር፣ በጣም ፈጣን ነበር። በአፍሪካ ውስጥም ተወዳዳሪ የለውም ነው የሚባለው። እሱን ለማለት ፈልጌ ነው። thank you I hope understand አድርገኝ ይሆናል። mic free okay thank you። ከመጀመሪያም አሰላለፉ ለመናገር አይደለም እኔ የደረስንበትና የነበርንበትን ለማስታወስ ነው። command ነው የሚቋቋመው ምናምን እሱ አይደለም። thank you ግን እኔ መናገር የፈለግኩት ወዴት ደርሰን ነበረ፣ ከዛ ደግሞ አሁን የት ነው ያለ ነው ነው જાય સેલ કરે ઓલો ભાઈ تملي كونه ولا كتبي ما يكيبت انا سرعه سرتكم ما يكلاني اوكي ثانك يو كلك سيبتنون ተበትነን ነበረ ይሄድ ነው። ግን ሁሉም የየራሱ አመራር ነበረው። ከዛ ደግሞ ምንድነው understand የምናደርገው እንግዲህ እኔ ባየሁት ነው የጦርነት ምናምን እንትኑ የለኝም። በማንበብና ያለውን ሁኔታ እንትን በማድረግ ነው experience ኤ ከሚኒማን ከትግራይ ፕሪዝን ከቶማስ የተሻለ አይደለም ነገሮቹን ወዴት ወዴት እየሄዱ ነው። ግን ትዌንቲ ፎር ሰቨን ስለሚከታተለው አንዳንድ ደግሞ ሰርች በማድረግ ምናምን እንትን የማደርገው ነው እና ሁሌ የማስበው ምንድነው ገብረ ገብረ ጻድቀን ይዞ ይመጣል የድል ዜና። ዳሞራ የህያ የራሱን የድል ዜና ይዞ ይመጣል። ሌላ ደግሞ አንዱ የራሱን ይዞ ይመጣል። ስለዚህ ያኔ ተበተነን እንደነበር ነው የሚገባኝ። አንዳንዴ ደግሞ ምን ይላል፣ በሌላ በሌላ በኩልም የተደረጉ ጀግንነቶች አሉ። ሪፖርቱ ሲደርሰን እናጠናክረዋለን፣ እነግራችኋለን የምንባልበት ጊዜ ነበር የነበረው እና ለማግኘት ደግሞ በጣም ስልክ መደወል ምን ማድረግ ምን ማድረግ ብዙ ነገር ነበረ እና ያኔ ተበታትነው ነበረ። ተበታትነውም በውስጥ ሁሉም ጀግኖች ስለሆኑ ኮሚኒኬሽን ባይኖርም ካላቸው ኤክስፔሪንስ ተናበው sorry አብይ ነው መሰለኝ። አናውን ይደውልልኛል። ሚኪኪ ደውልና አቁም በለው ከሰማ ይሄ ቀጣፊ የሆነ ሰውዬ ወጣቱ ወይም አዲሱ ትውልድ ብቻ ቢሆን ኖሮ ያንን ነገር መቋቋሙ ይከብድ ነበረ ለማለት ብዬ ነው። አሁን ጠላት እዛ ደረጃ ላይ ደርሷል። communication ኑ ተበጥሷል። ተለያይቶ እንትን ብሏል። ምን እንደሚሆን እሱን ለማሳየት ነው። በየትኛው experience ነው እነዚህ ሰዎች ተበታትነው central command post ኣቸው ተበጥሶ ተመልሰው military attack ሊያደርጉ የሚችሉ ከመበታተን ውጭ እድል አላቸው ወይ? I don't think ባጫ ደበሌ ከብርሃኑ ጁላ ከጥጃ ራስ I think ጥጃ ራስ uh, የጨረሰ ይመስለኛል። ጌታቸውም uh, ሳኒታይዘር ስሙም አንስቶት አያውቅም። ከዛ በኋላ ጃምፕ አድርጎ ወደ ፊሊጶስ ነው ሄደው። ጥጃ ራስ ነበር የሚመራው ያለም አይመስለኝም አሁን በእኔ ግምት። ከዛ ቀጥሎ አልተነሳም ስሙ አንድ ቦታ ላይ ወይ ድንጋይ ስር ተገኝቷል ወይ አፈር ስር ገብቷል። የዛ አይነት ግምት ነው ያለኝ ኦፊሻሊ ባልሰማው እና እነዚህ ሰዎች ባጫ ጁላ ነው አሁን ተናበው ሰርተው ይህንን ሰራዊት ወደ እንትን የሚያመጡት ትላንት ከቢኒማን ዲፕሎማት ስንነጋገርበት ስለነበረ ቀደም የሚያነሳ ነው ነገር ስላለ እና ቢኒም ስታደርጎኝ ስላለፈ ያነሳውን አበትም ስላለኝ ወደዛ ለማኮብኮብ እና እነዚህ ሰዎች ካሁን በኋላ ያን አይነት experience ስለሌላቸው ተመልሰው ተናበው የሚቀጥሉ አይመስለኝም። ሊቀጥሉም አይችሉም። practically በመሀል መቶ ኪሎ ሜትር እንዴት አድርጎ እንደቆራረጣቸው አይተነዋል። እነዚህ ሰዎች ይህንን ረጠው መቀጠል ይህንን ከቀጠሉ ለአፍሪካም የሚያሰጋ ጦር ነው የሚፈጥሩት። ግን አይችሉም። የለም ልምዱ ለአፍሪካ የሚያሰጋ ሰራዊት የተፈጠረው በትግራይ ነው። የተቆራረጠው መቀጠል ይሄ ኢንተርናሽናል eh, እንትኖች ያዩታል። how reconnect አደረጉ፣ እንዴት ተገናኙ፣ እንዴት አድርገው ይህን dot ኦችን የሚያያይዙ እነዚህ የጦር መኮንኖች በተለያዩ እነዚህ ዲፕሎማቶች የሚናገሩት የጦር መኮንኖቻቸው ከሚሰጧቸው analysis ነው። ነገሩ ወዴት ወዴት እየሄደ እንዳለ ወጥተው የሚናገሩት እንጂ እንደኛ ናቸው እነሱ። ስለ ውትድርና ብዙም ይኖራቸዋል እውቀት፣ ግን ከኛ የተሻለ ይኖራቸዋል ብዬ አልገመትም። እንዳውም በዚህ በጣም እኛ እንሻላለን ብዬ አስባለሁ አንዳንዴ ቢኮዝ ሀገራችንን ተራራዎቻችን፣ ወንዞቻችንን ስለምናውቅ ይበልጥ ከነሱ በላይ አናሊሲስ መስጠት እንችላለን ብዬ አስባለሁ። ጭራሽ እነሱ ከአብይ ጎን ተሰልፈው አጠፋቸዋለሁ ሲሉ ይጠፋሉ ብለው ነበረ ያሰቡት። አንዳንድ ጥርሳቸውን እዛ የነቀሉ እነ ሆርማን ከሆን ግን ይናገሩ ነበረ ስለሸመገሉና ከዛ እንትን ስለወጡ አልሰማሏቸው እንጂ TPLF በምንም ተአምር እንደማይሸነፍ ተመልሶ reconnect አድርጎ ወደ ድል እንደሚበቃ ፎርማንኮን ከመጀመሪያም ይጽፍ ነበረ። ተዉ፣ አትችሏቸውም፣ ይመለሳሉ። ደርግም እንደዛ ሲል ነበር እያለ ይነግራቸው ነበረ እና እነዚህ አገሮች politician ኦች የሚናገሩት እሱ ነበረ። አዎ ዋናው point ሳልስተው የሻቢያም ይሁን የ PP የአማራ ነፍጠኛ የሚሆን ፎጣ ለባሽ በሉት ልዩ ኃይል በምን ደመቀ ነው reconnect የሚያደርጋቸው? ያ ጫላ የሚሉት ሰውዬ ነው ግንባሩን በሉት ሲል ጨመዳ እሱ ነው reconnect የሚያደርጋቸው ወይስ መንግስቱ ኃይለማርያም ከዚምባብዌ መጡ? ይሄ reconnect ማድረግ አቅቶት ራሱ የፈረጠጠ ኃይል ነው። እና መሪዎቻቸው ደርግ ናቸው፣ የደርግ ምርኮኞች ምናምን ናቸው። ለዛ አልደረሱም። እንደዛ አይነት ስብዕናም የላቸውም። በሻቢያም ቢሆን ጦሩን ሲመሩ የነበሩት ከደርግ ጋር የሉም። አስሮ ገሏቸዋል። ኢሳያስ እና ለዲክታተርነት እንዲመቸው ቁጭ ያደረጋቸው ገዳዮች ፋሽስት የሰበሰበ ኃይል ነው። እነሱም ይህን ያህል እንትን ያላቸው አይደሉም። እና ደሳይም uh, ሰዎች ናቸው የተሰባሰቡትና ይሄንን ማድረግ አይችሉም። ስለዚህ ተፈረካክሶ የሚጠፋ ኃይል ነው። አሁን ወደ ቦስኒያ ሄዷል። የጦር መሳሪያ ልመና እንትን ለማለት መሳሪያው uh, ይደርሳል አይደርስም እንኳን እሱና ባለፈው የገዙት እንኳን እስካሁን አልደረሰላቸውም። ግን ምንድነው ለወደፊት እንትናቸው አሳይተዋል፣ ለዓለም አሳይተዋል። ከሶሻሊስት ሀገሮች ጋር የሙጥኝ ተያይዘው እንደተመለሱ ደርግ እንደተመለሰ ትልቁ ማሳያ ነው። በቃ ወደ ሶሻሊስት ሀገሮች ሄዶ የነበረውን የደርግ ግንኙነት እሱን እየቀጠለ ነው ያለው። ስለዚህ ስልጣን ላይ ያሉት ሰዎች ወይም የአብይ አማካሪዎች የከበቡት ደርግ መሆናቸውንና ያ የድሮ የነበረ ግንኙነት የደርግና የሶሻሊስት ኃይሎች ያንን ነው እያስቀጠሉ ያሉት። የሰላሳ ዓመት የተደረገውን ዲፕሎማሲ ከዲሞክራቲክ ኃይሎች ጋር እሱን በጥሰውታል በጥሰው ጥለውታል። ስለዚህ ኢትዮጵያ የለየላት uh, ወደ ድህነት እየሄደች መሆኗ የሚያሳይ ትልቁ ምልክት ነው። ከሶሻሊስት ኃይል ጋር መሄድ ማለት ሶሻሊስት ኃይሎች አንድ ነገር ነው የሚያውቁት፣ እሱ ደግሞ dictator ማፈልፈል፣ ለ dictator ማገዝ ህዝቡን በ dictator እንዲመራ ማድረግ። ለዛ ነው ፈንድ የሚያደርጉ፣ ለዛ ነው የጦር መሳሪያ የሚሰጡ። ኢትዮጵያ ከጦርነት የማትወጣ ሀገር ሊያደርጓት ነው። ከአሁን በኋላ ያለው ስለ ትግራይ አይደለም። አሁን መሳሪያ የሚገዙት ምን የሚሉት ምን የሚሉት ትግራይን እንትን ለማለት አይደለም። ትግራይ አምልጣለች አገር ሆና እንደምትወጣ ምንም ጥርጥር የላቸውም። ያውቃሉ፣ እናውቃለን። ከአሁን በኋላ የሚነሱ ኃይሎች ስላሉ ነፃ አውጪ ነፃ አውጪ ነፃ አውጪ ነፃ አውጪ የሚባለው በየክልሉ ሊፈጠሩ ስለሚችሉ ለዛ ዝግጅት ነው መሳሪያ እየተገዛ ያለው። በኦሮሚያ ያለው ጦርነት ስለማይችሉ በሲዳማ የሚነሳ አለ፣ በሶማሊያ የሚነሳ አለ፣ በሁሉም የሚነሱ ጦርነቶቹን ለዛ ለመከላከል አብይ ለአስር ዓመት ምናምን እቆያለሁ ብሎ ስላለ ከአሁን በኋላ ለሚነሱ ጦርነት ከወዲሁ በዚሁ አጋጣሚ ተጠቅሞ ጦርነት ላይ ነን ያለ ነው ከትግራይ ጋር ብሎ ያንን አጋጣሚ ተጠቅሞ መሳሪያ እየገዛ ነው። ከሶሻሊስት ኃይሎች ጋር አሊያንስ እየፈጠረ ነው። ለዛ ነው ወደ እንትን የሄዱበት ምክንያት ወደ ነው ያሄደው የጦር መሳሪያ ፍለጋ እንትን እያደረጉ ያሉት ለትግራይ እንደማይደርስላቸው እና ምንም ለውጥ እንደማያመጡ ያውቃል። የፈለገውን መሳሪያ ቢያመጡ መሳሪያ ራሱ አይተኮስም። መሳሪያ የሚተኩሰው ደግሞ አላማ ከሌለው አነጣጠሩ አይመጣም። ልክ አሁን በመሶቦ አካባቢ ሆነው ዝም ብለው እንደሚተኩሱት ያ እንትኑ እስኪያልቅ ድረስ ከዛ ለመሸሽ ወይም እጅ ለመስጠት እንደዛ ነው የሚሆነው። መሳሪያ ተኳሽ ያስፈልገዋል፣ ተኳሹ ደግሞ አላማ ያስፈልገዋል። እነዚህ ካልተቀናጁ ውጤት አይመጣም። ስለዚህ እነዚህ አላማም የላቸውም፣ የሰው ኃይላቸውም እየተመታ ነው እና ዋና point ኤ ግን እኛ ከየት ተነስተን ነው ወደዚህ የደረስነው? ተበታትነን ነበር for sure የ survival ጊዜ ነበረ። ሁሉም መሪዎቻችን በራሳቸው መንገድ እንደሄዱ ተነጋግረው ነው የተበታተኑት። በደቡብ የነበረ ነበር፣ በሰሜን የነበረ ነበር፣ በምዕራብ የነበረ ነበር፣ central ትግራይ የነበረ ነበር። እነዚህ ሁሉም የየራሳቸውን መንገድ ይዘው ሲሄዱ ቆዩ። አሁን ግን ወደ central command መጥቷል። በሴንትራል ኮማንድ ነው የሚመራ። በደቡብ የሚደረገውን ከሰሜን ጋር አቀናጅተ ነው፣ በምዕራብ የሚደረገው ከምስራቅ ጋር አቀናጅተ ነው። ትልቅ ስራ ተሰርቷል። ጠላት እንትን ይላል። አሁን መሀል ገብተው በታትነዋቸዋል። ይህንን ማገናኘት አይችሉም ለማለት ብዬ ነው። ትልቁ ድላችን ወደዚህ መድረሳችን ነው እና ለምን እንዲህ ተባለ ለሚለው analysis ለመስጠት ነው። አንዳንድ ጊዜ ቀላል የሚመስሉ ቃላቶች ከበድ ያለ ትርጉም እንዳላቸውና እንደሚመስለን መናገሩ ለማለት ብዬ ነው። ከዛ ምንም ነገር የለኝም። ቸር አቤት። አሁን እዚህ ጋር ምን አለ መሰለህ፣ እኔ አሁን አንተ ያልከው ነገር ላይ እኔ አንዳንድ ነገር ላይ ትንሽ እኔ የተለየ ነገር አለ። ምክንያቱም ትግራይ አሸነፈች ማለት አውቶማቲካሊ ኤርትራ ትሸነፋለች ማለት ነው። ምክንያቱም ትልቅ ወደ ሰላሳ ሁለት ክፍለ ጦር ትግራይ ላይ ካስገቡ ኤርትራ ትሸነፋለች ማለት ነው። የኤርትራ ጦርነት ትግራይ ውስጥ ነው የሚያልቅ፣ የትም ሊሄዱ አይችሉ። በዚህ በዚህ ስፒድ ከሄደ ማለት ነው። ኤርትራ ተሸነፈች ማለት ኢትዮጵያ በቃ ኃይሏ ይሄ ነው በማይባል መልኩ ዜሮ ነው የሚቀው። ጌታቸውም ያለው ነገር ነው። እኛ ኢትዮጵያ መጥፋት ሀገር ከአሁን በኋላ እንዳትሆን እናረጋታለን ብሏል። ለዛ ብሏል። ጀነራል ጻድቃን እንደማያለው ነገር ምንድን ነው? አማራጭ ሲሰጣቸው ለኤርትራኖቹ ሶስት አማራጭ አላችሁ፣ መውጣት፣ ከተቃዋሚ ጋር መቀላቀል ወይ ወደ ሀገራችሁ መሄድ ብሏቸዋል። which means ለእኔ የገባኝ ነገር ተቃዋሚ እያደራጁ ነው ማለት ነው፣ እዛው የኤርትራ ተቃዋሚዎች። ስለዚህ የትግራይ ጦርነት ሲያልቅ የኤርትራውም ያልቃል ማለት ነው እዛው ጋር። እኔ የሚመስለኝ እንደዛ። እኔ እርግጠኛ ነኝ እነ ጻድቃን ይሄንን ይስጡታል ብያላስ ምክንያቱም ትግራይን ነፃ አውጥተው መኖር እንደማይችሉ ያውቁታል። በፍጹም መኖር አይችሉም። ተመልሰው ተደራጅተው ይመጡልሃል እንደገና በኢትዮጵያም በኤርትራም በኩል ያለው ማለት ነው። ስለዚህ ኤርትራ መመታት አለበት የግድ ነው። ኤርትራን ስትመታው ኢትዮጵያም አብራ ነው የምትመታው። maybe ይሄንኛውን አላየኸው ምናምን ይሄ አሁን አንተ ያልከው ኢትዮጵያ ውስጥ አንዳንድ አማጺዎች ይነሱባቸዋል ምናምን እሱማ በጣም ልጅ አስተሳሰብ ነው። እኔ እዛ ደረጃ አይደርሱም ብዬ ነው እኔ ደግሞ የማስበው። የትግራይ አልቆ ትግራይ ተትተው እዛ ሄደው ሌላ ምናምን አብረው ነው የሚያልቁት ሁለቱም ማለት ነው። እዛው ትግራይ ላይ ይሟሟሉ ብዬ ነው የማስበው። አዶ አንተ እንዴት እንደምታየው? እንዴት እንዳየው ገብቶኛል። ይሄ ቅድም ዛሬ ብቻ ሳይሆን ቀደም ብለንም ስንነጋገረው የነበረ ስለ ዛሬ ነው ስለ ሴንትራል ኮማንድ ፖስቱን ነው ከየት ተነስተን ወዴት እንደደረስን እንጂ ይሄ ኦቨስ ነው። እሱ ብቻ አይደለም። ጀነራል ጻድቃን የተናገረው ለኢሳያስም መልእክት ተልኮለታል። የቀረች እድሜህን ለመኖር የምትፈልግ ከሆነ ሰራዊትን ይዘውታል፣ አለዚያ ያቺ የቀረችው እድሜ ሁለት ዓመት ሶስት ዓመት የምትውል ታልቃለች እንደዚህ አይነት ጠንከር ያለ መልእክትም ልኮለታል። ግን የኤርትራ ጉዳይ የሚያልቀው ትግራይ ውስጥ ነው። ይሄ ጌታቸውም ተናግሮታል። እነሱ አሁንም እየተጠቀሙበት ያሉት ከወጡም ካልወጡም መጨረሻቸው ትግራይ ውስጥ ነው የሚያልቀው። ይነሱ ከወጡም እንኳን ተሸንፈው ወጥተው ሳይሸነፉ ተሸራርፈው ወጥተው እንኳን ተሸንፏል። መሸነፋቸው ራሱ ተናግረዋል ኢሳያስ። አብይ ቢያጣ ትግራይ ነው የሚያጣው፣ እኛ ግን አገርን ነው የምናጣው ብለው ጽሁፉ ላይ ገብቶታል፣ ምን እያጣ እንደሆነ ምን ሉዝ እያደረገ መሆኑ። ቀደም ብዬ የተናገርኩት ነገር ነበረ ምንድን ነው ልክ ኤርትራ ባለው geographically አቀማመጥ እና ኬንያ አይገናኙም። ምንም የሚያገናኝ ነገር ስለሌላቸው አይገናኙም። ለምን? ኢትዮጵያ በመሀል ስላለች። next step የሚሆነው ኤርትራና ኢትዮጵያ አይገናኙም። ለምን? ትግራይ የምትባል ሀገር በመሀል አለች። ስለዚህ ለዛ የሚመጠን ትግል ነው እያደረግን ያለ ነው። እና ትግራይ ጎረቤት ሆነን ያለውን ፋሽስት ካልጣልና ልማት የሚባል ነገር አይታሰብም። ልጆቻችንም በስነ ስርዓቱ መማር አይችሉም። ስለዚህ ይህንን ሳይታሰብ የተሰራ ነገር የለም። እሱ እንደተያዘ ሆኖ ቀደም ብዬ ስገልጸው ስለነበረ ነው በመሀል እንትን ያልከኝ እንጂ ይሄ ኦቨስ ነው። አንድ ተቃዋሚም አሉ እንዳሉም ጀነራል ጻድቃን ነግረውናል። ሁለት እጃቸው የሰጡ በጣም ቁጥር ስፍር የላቸውም የተማረኩም አሉ። እነዚህ ኃይል አድርጋ አቀናጅተ ነው ምትልካቸው። ደርግን ያሰነፍነው ብቻችንን አይደለንም፣ የተማረኩትም ጭምር አሰልፈን ከጎናችን ሄድ ነው። አሁን ከሃዲ ሆነው እንትን አደረጉ እንጂ ሁልጊዜ ትግል ስታደርግ አሸንፈህ በቃ አሸንፈን ወጣን ፎይ ምናምን የምትልበት ነገር አይደለም። ደም ከተፋሰስ ጦርነት ካደረግ ለ next generation አንድ ነገር እንዳይፈጠር ህዝቡ በሰላም የሚኖርበትን ያንን ታሳቢ በማድረግ ነው የምትንቀሳቀሰው እና ቅድምም ስናገር የነበረ ምናልባት አንዳንድ ሰዎች ደስ ላይላቸው ይችላል፣ ግን ፖለቲካችን ለዛ የሚመጥን እንዲሆን እየሄደ ላለው ከጊዜው ጋር match አድርገን ለመሄድ ነው። ሁልጊዜ ወዳጅ መፍጠርም ስላለብን ግን ከጠላት ጋር አይደለም ወዳጅ ብትሆነው ጠላትህ ድባቅ አስገብተህ ከዛ በኋላ የሚፈጠረውን ለሰላም ህዝባዊ ከአስተሳሰብ ጋር ማች የሚያደርግ ፈጥረህ ነው እንትን የምታደርገው እና ይሄ የታወቀ ነገር ነው። የሚሸነፈው እዛ ነው የሚሸነፉት። መሸነፍ ብቻ ሳይሆን ጭራሽ ግንኙነት አይኖራቸውም። ኢትዮጵያና ኤርትራ ጎረቤትም ሊሆኑ አይችሉም ካሁን በኋላ። በመሀል ትግራይ የምትባል ሀገር እየተፈጠረች ነው። ይሄ እኮ ነው እየቆጫቸውና እንትን እያደረጋቸው ያለው እነ ኢሳያስ ስለዚህ eliminate ማድረግ አለብን ትግራይ እምቢትዊን አስ አገር ልትሆን ነው ብለው እንትን ያደረጉበት ዋናው አላማቸው እኮ ይሄ ነው። እኛን እንደ ህዝብ አጥፍቶ እሱ እንደፈለገ ኢትዮጵያ ውስጥ ገብቶ ለመስረቅ ምን ለማለት ለመዝረፍ እንደፈለገ dictator አንድ አስቀምጦ ፌዴራሊዝምን አፍርሶ ህገ መንግስት በጣጥሶ በ remote control አስመራ ላይ ቁጭ ብሎ የሚመራትን ኢትዮጵያ ለመፍጠር ስለማይመቸው እንትን መሆኑ እንደ ህዝብ ሊያጠፉን የተነሱ ለዛ ነበረ። ይህንን ከሆነ በኋላ ግን አማራጭ የላቸው ያለውን መቀበል እና እኔ በዛ መልኩ ነው ማለት እንዳውም የወደፊቱ ይህንን በዚህ መልኩ ያልቃል። ሱዳን ሱዳን ነች፣ ትግራይ ሱዳን ኤርትራ የትግል አጋር አድርገው ይዟቸው መሄዱ ይመስለኛል። ይሄ international community አሰላለፉን ሳየው ሳየው ሳየው አሁን በዚህም በዚህም በዚህም አንድ ኃይል ፈጥረው ይዞ ለመሄድ የፈለጉ ይመስለኛል አካሄዳቸው። because አንድ ከባድ ቃል ይወጣለ ለሁለት ቀን ያህል ዶክተር ደብረጽዮንን ተደጋግመው ከፍተኛ እንትኖች ከፍተኛ ባለስልጣን ሲባል including ባይደን ሊሆን ይችላል። ግምት የምሰጠው እኔ ከዶክተር ደብረጽዮን ጋር በስልክ የተነጋገረው ስለ ትግራይና ስለ ቀጠና ተነጋግረው ጥሩ ውሳኔ ላይ ደርሰው ነገር እሱን ነው እኔ ሁሌ መዝገቤ ላይ የምጽፋቸው አንዳንድ ነገሮች ሲኖሩኝ እሱን ነው ማብሰልሰል እና እንዴት እየሄደ ነው ይሄ እንትን ለእኔ ነው የሚመስለው። የኤርትራ ነገር ያበቃለት ነገር ሙሉ ነው የገቡት፣ በሙሉ ነው የሚሸነፉት። only thing አሁን ለቀው ከወጡም መሸነፋቸው እንደሆነ ስላወቁና የሚከታተላቸው ተከታትሎ እግር እግራቸውን የሚመጣ ሰራዊት ስላለ ያንን መቋቋም ስለማይችሉ ነው በቃ መሞታችን ላይ እድላችሁን ሞክሩ ትግራይ ውስጥ እንዳትወጡ ብለው ቁጭ ያደረጋቸው። ለዚህ ነው በ buffer zone ይሰጣል ብሎ በ United Nations ሰባት ጊዜ ጠይቆ ሰባት ጊዜ reject የተደረገው የኢሳያስ እንትን because መቀሌ ድረስ ደርሶ በዛላምበሳ ገብቶ በውቅሮ የወጣ እንዴት አድርጎ ነው በአፈር ዞን የምትሰጠው? የት ነው የምትሰጠው? በአፈር ዞን በአፈር ዞን በቦርደር ሲሆን እንጂ በሙሉ ለሙሉ ለገባ የት ብለህ ነው ባፈር ዞን የምትሰጠው? አትሰጠው። ትግራይን ግን እንደ ባፈር ዞን እየተጠቀመባት ነው። ጦርነቱ ወደ ኤርትራ እንዳይገባ ተገባ መደበቂያ የለው። ወታደሩ ደግሞ ዋንስ ተሸንፎ ወደዛ ከገባ ሽሽት ነው የሚጀምረው፣ ነው የሚሮጠው። አሁን እኮ መውጫ ስላጣ ነው አስገብተው በሩን ስለዘጉበት ነው እየተዋጋ ያለው። ስለዚህ በሩ ከተከፈተ ወደዛ ሽሽት ከጀመረ እንትን ይላል። ወደ ሱዳን እየሸሹ ነው። እጃቸውን የሚሰጡም እጃቸውን እየሰጡ መበታተን ጀምሯል። ስለዚህ ያ ነገር I agree 100% with you ቅድም እንትን ስላልነበርክ እኔ ጨርሻለሁ። ማይክሮይ